عليه وسلم يكون السلام اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى السجدة الثانية ሁለተኛው ስጁድ ላይ ነው ያለ ነው ثم يكبر فيسجد السجدة الثانية ከዛም አላሁ አክበር ብሎ ሁለተኛውን ስጁድ ይውረድ ይላል وكيفية السجود الثاني كالسجود الأول የሁለተኛው ስጁድ ሁኔታው ልክ እንደ መጀመሪያው ስጁድ ቢጤ ነው የመጀመሪያው ስጁድ አንድ ሰው ስጁድ ሲወርድ በሰባት አካላቱ ነው የሚወርደው ብለናል። ሁለት መዳፎች፣ ሁለት እግሮቹ፣ ጣቶቹ በአጠቃላይ እነዚህን ሁለት ብለን እንቆጥራለን። እንደዚህ ወደ ቂብላ ዞረው በዚህ አይነት ታጥፈው ሊቆሙ ይገባል ብለናል። ሌላው ደግሞ ሁለቱ ጉልበቶቹ ናቸው። እነዚህ ስድስት ይሆናሉ። ሁለት እግሮች፣ ሁለት ጉልበቶች፣ ሁለት መዳፎች ስድስት አፍንጫው ከነግንባሩ አንድ ተብሎ ተቆጥሮ ሰባት። እነዚህ አካላት በአጠቃላይ ስጁድ ላይ በደንብ ረግጠው ስጁድ መውረድ ይኖርባቸዋል ማለት ነው። ኢላ እንደው ሰውየው ከሰባቱ አካላቶቹ ላይ አንዱ ላይ ችግር ካለበት ማዕፉ ነው፣ አፉ አለው። ያ እንግዲህ ፈተቁላህ መስተጣዕቱም ስለሆነ ለምሳሌ ሱጁድ ወርዳለሁ ቢሮ ቢል ይህን ያክል መጠጋት ይችላል። ነገር ግን መሬቱ ላይ ስጁድ ማድረግ አልቻለም። የዚህን ጊዜ ትራስ ደርድሮ እዛ ላይ ስጁድ ለማድረግ ወይም ደግሞ ከፍ ያለ ነገር እንደዚህ ያለ ነገር አሰርቶ እንደዚህ ማድረግ የለበትም ማለት ነው። እስከሚችለው ብቻ ዘቅ ማለት ነው ከሱ የሚጠበቀው እንጂ የግድ የሆነ ነገር ላይ መደፋት አለብህ ተብሎ አይባልም። እዚህ ነው ነቢያችን አለይሂ ሰላቱ ወሰላም በትራስ ላይ ስጁድ ሲያደርግ አግኝተውት ራሱን አንስተው ወርውረውበታል። አንድ የቻለውን ያክል አንድ ሰው ስጁድ ያድርግ እንጂ በዚህ አይነት ተከልፍ ውስጥ አይገባም ማለት وكيفية السجود الثاني የሁለተኛው ስጁድ ሁኔታ ከስጁድ አወሊ እንደ መጀመሪያው ስጁድ ቢጤ ነው። አቀማመጡም ልክ እንደ መጀመሪያው ማን ነው አኳኋኑ እነዚህ ሰባት አካላቱ የሚቀመጡት ልክ እንደ መጀመሪያው ነው። የቱ ጋር ነው የሚቀመጠው ብለን ነበራችን? ወይ ከዚህ ከትከሻው አቅጣጫ አልያ ደግሞ ከግንባሩ አቅጣጫ ማድረግ ይችላል። ይህንን መዳፉን ማለት እንደዚህ አድርጎ ወሽቆ መሆን የለበትም። ከፈት ማድረግ አለበት። ኢላ ሶላት አልጀማዓ ላይ ከሆነ እንጂ ሶላት አልጀማዓ ላይ ከሆነ ሌሎችን አዛ ስለሚያደርግ እሱ ሱና ሰራለሁ ብሎ ሌሎችን ደግሞ መጋጨት ወይም ደግሞ ሌሎችን አዛ ማድረግ የለበትምና ያ ከሆነ ይቆጠባል ብለናል። ከዛ ውጭ አንድ ሰው እየሰገደ ባለበት ሁኔታ አመቺ ከሆነ በደንብ ይህንን ከዚህ ጋር ማስጠጋቱን ትቶ ከፈት አድርጎ በደንብ ነው ከፍቶ ስጁድ ማድረግ ያለበት። وما يقال فيه ውስጡ የሚባለውም هو እሱ ማ ዩቃሉ ፊ ስጁድ አወሊ በመጀመሪያው ስጁድ የሚባለው ነው። በመጀመሪያው ስጁድ የሚባል ብዙ ነገር አሳልፈናል። እነዛህን አዝካሮች ይላል ማለት ነው። ስብሓነ ረቢየል አዕላን እንደ መሰረታዊ እሱን አይተናል። ሌላም ደግሞ አዝካሮች አሉ የተባሉ እነዛን ይላል። روى البخاري بخاري ورتوال عن أبي هريرة رضي الله عنه كأبي هريرة الله ملك أمسراته الله جونا ثم اسجد حتى تطمئن ساجدا النبي صلى الله عليه وسلم قالوا بلو مالت أبي هريرة ثم اسجد سجود أدرك حتى تطمئن ساجدا سجود أدراك هنا كم ترقاقا درس ثم ارفع كذا وهلا كسجود تنس حتى تطمئن جالسا ቁጭ ብለህ እስከምትረጋጋ ድረስ ثم اسجد ከዛም ስጁድ አድርግ ሐታ ተጥመኢነ ሳጅደን ስጁድ አድራጊ ሆነ እስከምትረጋጋ ድረስ ይህንን ረሱሉ ሰለላሁ ዐለይሂ ወሰለም ያስተማሩት በሰላቱ ላበላሸው ሰላት ውስጥ ጥፋት ለሰራው ሰው ነው። እንደውም ሐዲሱ ሁላ የእሱ ሐዲስ የተዘገበበት ሐዲሱል ሙሲኢ ሰላተሁ ሰላቱን ያበላሸው ሰውዬ ሐዲስ ተብሎ ነው የሚታወቀው። ይሄ የአቢ ሁረይራ ሐዲስ ማለት ነው። ሰውየው ሰላቱን አበላሽቶ ሰግዶ ስለነበረ በጣም ይፈጥናል፣ አልተረጋጋም። ስጁድ አደረገ ሳይባል ነው እሱ ፈጥኖ ወደ መቀመጥ የሚሄደው። ተቀመጠ ሳይባል ስጁድ ይወርዳል። ሩኩ አደረገ ሳይባል ተነስቷል። ተነሳ ሳይባል ደግሞ ወደ ታች ወርዷል። በዚህ አይነት በጣም እየፈጠነ ሰላት ሲሰግድ ረሱሉ ሰለላሁ ዐለይሂ ወሰለም ጠርተውት ወይ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰላም አለይኩም አላቸው። አለይኩም ሰላም አሉትና ጸሊ ፈኢነከ ለም ቱሰል አልሰገድክም፣ ደግመህ ስገድ። አልሰገድክም ማለት እሱ ሰላቱ በዚህ በመሬት ገጽ ላይ አልተከሰተም እንደማለት አይደለም። ተከስቷል። ነገር ግን ይሄ በሸሪዓ በኩል ሰላት የሚባል ስያሜ አልያዘም አልያዘም። የሸሪዓውን ህግ በጠበቀ መልኩ አልተሰገደም። ስለዚህም ሰላት አይደለም ማለት እና ስገድ አሉት። ሄዶ ሰገደ። ሁለተኛም ላይ እንደዚሁ አጠፋ። ሶስተኛም ላይ አጠፋ። ላ ኡሕሲኑ ገይረ ሃዳ ፈዐሊምኒ ያ ረሱለላህ ከዚህ ውጪ ማሳመር ስለማልችል አስተምሩኝ ሲላቸው ነገሩት ማለት ነው። አላሁ አክበር ከሚለው ጀምሮ እስከ መጨረሻ በዛ ሐዲስ ውስጥ ነው ምን የሚለው ثم اسجد حتى تطمئن ساجدا ስጁድ አድራጊ ሆነ እስከምትረጋጋ ሙጥመኢን ሆነ እስከምትረጋጋ ድረስ ቆይ። መረጋጋት ማለት አንዴ እንኳ ሱብሓነ ረቢየል አዕላ የሚለውን በስነ ስርዓት የሚያስብል ቀድር ማለት ነው እንጂ በጣም መቆየት አለ። አንዴ ሱብሓነ ረቢየል አዕላ የሚለውን በስነ ስርዓት የሚያስብል ልክ መቆየት አለበት አንድ ሰው። ይሄ ነው ሚዛኑ እንጂ አሁን ምን ያክል ነው የሚቆየው ያደናብር ነበር። እዛው ውስጥ የሚባለውን ዚክር አንድ እንኳን ግዴታውን በስነ ስርዓት የሚልበትን መቆየት ያግድ ነው። ከዛ በላይ ያለው ሱና ነው። ኢላ እንደው መቆየት ሱና ነው ስንል ኢማም ከሆነ ኢማም ከሆነ ሲቀር ማለት ነው። ኢማም የሆነ ሰው ከአስር ተስቢህ በላይ አይፈቀድለትም። አስር ጊዜ ሱብሓነ ረቢየል ዐዚም ማለት ይችላል። አስር ጊዜ እስከ አስር ድረስ ይፈቀዳል። ከአስር በላይ ማእሙሞቹን ማስቸገር ነው፣ አይፈቀድም። وروى وروى كان أبي هريرة أمانه وروى بخاري كلا يألفه عن أبي هريرة رضي الله عنه كأبي هريرة وطوال ثم يكبر حين يسجد ثم يكبر كذا تكبير يرجع حين يسجد سجود በሚያደርጉ ጊዜ ثم يكبر حين يرفع رأسه ከዛም ከእንደገና ከስጁድ ራሳቸውን በሚያነሱ ጊዜ አላሁ አክበር ብለው ይነሱ ነበር ነው። እጅ አይነሳም። ከዚህ በፊት አሳልፈናል። እጅ ስጁድ ሲነሳ አንድ ሰው እጁን አያነሳም። ነገር ግን አላሁ አክበር ይላል። የመጀመሪያው ረክዓ ጨረስን። እንግዲህ አረክዓቱ ሳኒያ ሁለተኛው ረክዓ ثم يكبر ከዛም ተክቢራ ያደርጋል ፈየቁሙ ኢለ ረክዓቲ ሳኒየቲ ወደ ሁለተኛው ረክዓ ይቆማል አላ ሱዱሪ ቀደመይሂ በእግሮቹ በውስጥ እግሮቹ ይቆማል እንግዲህ መጀመሪያ እግር ሲነሳ እንደዚህ ይሄኛው ተኝቷል ይሄኛው እንደዚህ ብሎ አልነበረም ቁጭ ብሎ ከነበረ ማለት ነው ቁጭ ብሎ ከነበረ እንደዚህ ነው ሱጁድ አድርጎ ከነበረ ደግሞ ሱጁድ ላይ የነበረው የእግሩ ሁኔታ እንደዚህ ነው ቆሟል ማለት ነው ስለዚህ ሲነሳ ምንድን ነው የሚያደርገው ማለት ነው? ይኸው ሱዱረ ቀደመይህ ማለት ይሄ ነው። በእግሮቹ በውስጣዊ ክፍል እየረገጠ ይነሳል ማለት ነው። ይሄ ያለ ነው። የትኛውም ሰው ሲነሳ እንደዚህ ነው የሚነሳው። ሙዕተሚደን አላ ሩክበተይህ ቢዱኒ ጁሉሲን በጉልበቶቹ ተደግፎ ያለምንም መቀመጥ ይላል። ይህ እንግዲህ በዑለማዎች መካከል ኺላፍ አለ። ኢንሻአላህ ይነሳል። አንድ ሰው ወደ ሁለተኛው ረክዓ ሲቆም ቁጭ ብሎ ትንሽ ቁጭ ብሎ መነሳቱ ነው የሚሻለው ወይስ ዝም ብሎ ብድግ ብሎ ቢነሳ ነው የሚሻለው የሚለውና እዚህ ጋር የጻፉት የመጀመሪያ አስቀድሞ ይህን ይመጣል። ሙዕተሚደን አላ ሩክበተይህ በጉልበቶቹ ላይ ተደግፎ ቢዱን ጁሉሲን ያለምንም መቀመጥ ይላል። ወደ ሁለተኛው ረክዓ እየተነሳ ነው አንተ። ወደ ሁለተኛው ረክዓ ሲነሳ ምን ላይ ነበረ? ተቀምጦ ነበር ነው ሱጁድ ላይ ነው ያለ። ሱጁድ ላይ ነበረ ሰውየው። ወደ ሁለተኛው ረክዓ መነሳት ፈለገ። ወደ ሁለተኛው ረክዓ ሲነሳ ይላል ጉልበቶቹን ይዞ ያለምንም መቀመጥ ምንም አይነት እርፍ ሳይል ወደ ላይ ቀጥ ብሎ ይቆሙ ጉልበቶቹ እንደያዘ። ይሄ አንደኛው የአነሳስ ሁኔታ ነው። هذا هو المشهور من مذهب الإمام أحمد ረሒመሁላህ ከኢማሙ አሕመድ መዝሀብ መሽሁሩ ወይም የታወቀው መዝሀባቸው ይሄ ነው እሳቸው ያስቀመጡት ማለት ወቂላ ተብሏል በል የጅሊሱ ይልቁኑ መቀመጥ ነው ያለበት ተብሏል አሁን ከመጀመሪያው ተቃራኒ ነው ይሄ ደግሞ ምን ሊል ነው አንድ ረክዓ ሰግዶ ወደ ሁለተኛው ሲነሳ ሳይነሳ በፊት ትንሽ እረፍት ያርግ ቁጭ ይበል ثم يقوم ከዛ ይቆማል ሙዕተሚደን على يديه በእጆቹ ተደግፎ ይሄ ደግሞ ምን እያለ ነው በእጆቹ ተደግፎ ይነሳ ሲቆም كما هو المشهور من مذهب الإمام الشافعي رحمه الله كإمام الشافعي مذهب لا دالوا الله يزن الله جونا وهذه الجلسة اتشمك أمد مشهورة عند العلماء باسم باسم توتوق عليك علماء وتشوزند وهي الصام جلسة الاستراحة يأرست جلسة يلواتك ምንም የሚባልባት ዚክር የለም ምን የለም ብቻ ሰውየው እየተነሳ እያለ ማለት ነው ይሄ ስጁድ እንደዛ አድርጓል የመጀመሪያው ረካዓ መሆኑ አንደኞቹ መጀመሪያ ያሉት እንደዚህ ነው የሁለተኛው ደግሞ እንደዚህ ማለት የመጀመሪያው ቀጥታ ጉልበቱን ይዞ ነው የተነሳው። ሁለተኛው ደግሞ አረፍ ብሎ መሬት ተመርኩዞ ነው የተነሳው ማለት ነው። وقد اختلف العلماء علماء ተካልፈዋል في مشروعيتها እቺ ሁለተኛ ላይ ያሳየናችሁን ቁጭ ማለት ቁጭ ማለቱ አለ ወይ በሸሪዓ በሚለው ላይ ኺላፍ አለ። ومنهم منهم ከዑለማዎች ውስጥ من يرى أنها مستحبة أو مستحبة مطلقا በሱዱ ትወደዳለች የሚል አለ ከዑለማዎች ውስጥ ሙሉ ለሙሉ ይወደዳል። ይሄ ተግባር ምን ማድረጉ ቁጭ ብሎ መነሳቱ። ይሄም የሆነው እንግዲህ በስንተኛው ረካዓ ላይ ነው? አንደኛ ረካዓ ጨርሶ ወደ ሁለተኛ ሲነሳ ወይ ደግሞ ሶስተኛና አራተኛ ባላቸው በኢሻ እንደገና ደግሞ ዙህርና አስር ላይ አመቻል ሶስተኛና አራተኛ ባላቸው ደግሞ ከሶስተኛው ወደ አራተኛም ሲነሳ ጭምራለ ማለት ነው። የዚህ ጊዜ አነሳሱ ላይ ቁጭ ቢል በዚህ አይነት ትንሽ ተቀምጦ እረፍት ወስዶ ብድግ ማለቱ ሙሉ ለሙሉ ይወደዳል ብለው ያስቀመጡ ዑለሞች አሉ ወኢዛ ቁምተ ኢለ ታኒየቲ አው ኢለ ራቢዐቲ ወደ ሁለተኛው በቆምክ ጊዜ ወይም ወደ አራተኛው ፈጅሊስ መጀመሪያ ትንሽ ቁጭ በልና ثم انهض ተነስ ሙዕተሚደን ዐላ የደይከ በእጆችህ ተደግፈህ የሚሉ አሉ ማለት ነው ኢማ ወይ ዐላ ሲፈት ልዓጅል ልክ ቡኮ እንደሚያቦካ ሰው ቡኮ የሚያቦካ ሰው እንደዚህ አይደለም ጨበጥ አድርጎ እጁ ማለት ነው እንደዚህ ተደግፎ ሊነሳ አው አልያ ዐላ ገይሪ هذه الصفة ከዚህም ከተዕጂኑ ቡኮ እንደሚያቦካ ሰው ከሚሆነው ውጪ ባለ ሁኔታ ላይ عند من يرى أن حديث العجن ضعيف ይሄ የቡኮው ሐዲስ ደካማ ነው ብሎ የሚሉ ሰዎች ጋር እንደዚሁ እንደዚሁ ዝም ብሎ ደገፍ ብሎ ማለት ነው እንደዚህ እንደ ቡኮው ሳይሆን የቡኮው ሐዲስ የሚባለው እንደዚህ እንደሚያቦካ ሰው እንደዚህ ብሎ ይነሳ የሚል ሐዲስ አለ እሱን ነው ومنهم ከነሱ ውስጥ من يرى ከዑለማዎች ውስጥ ማለት ነው من يرى የሚያይ አለ أنها غير مستحبة على الإطلاق ሙሉ ለሙሉ ፍጹም የተወደደ አይደለም ብሎ ደግሞ ያለም ማለት ከዑለሞች ውስጥ ገባናል እነዛኛዎቹ ሙሉ ለሙሉ ይወደዳል እነዚህኛዎቹ ደግሞ ተቃራኒ ያሉ ዑለሞች ደግሞ ምን አሉ ጭራሽ አይወደድም አንድ ሰው ቀጥ ብሎ ሲነሳ ያለ ረፍት ነው ብድግ ብሎ መቆም ያለበት እንጂ መቀመጥ የለበትም ያሉ እንግዲህ ሁለት አይነት ንግግር ነው ያየነው ሶስተኛ አለ ሶስተኛ የዑለሞች ንግግር ወሚንሁም ከዑለማዎች ውስጥ ሌሎቹ ደግሞ መን ዩፈሲል ነገሩን በተፍሲል ወይም በተብራራ መልኩ የሚያስቀምጥ አለ የሚነጣጥል ማለት ነው መን ዩፈሲል ወየቁል ይላል ኢን እሕተጅተ ኢለይሃ ወደዛ ሓጃ ካለ ከመሸቀት ንሁዲ አላ ሱዱሪ ቀደመይከ በእግሮችህ ውስጣዊ ክፍል እየተደገፍክ መቆም አቅቶ ከመሸቀት ንሁብ መነሳት አቅቶ ከብዶ አላ ሱዱሪ ቀደመይከ በእግሮችህ ውስጣዊ ክፍል ሊضዕፊን ድክመት ስላለ ወይ የዛን ቀን ደክመህ ስላለ ወይም በጣም ቅያሙ ከመርዘሙ የተነሳ ለምሳሌ ተሀጁድ ላይ ሊከሰት ይችላል አው ኪበሪን ወይ ከሽምግልና የተነሳ አው መረضን ወይ ከህመም የተነሳ ወማ አሽባህ ذلك የመሳሰለ እንግዲህ እንዲህ ያለ ዑዝር ካለ ወይም ደግሞ ሐጃ ካለ ፈኢነከ ተጅሊሱ አንተ ትቀመጣለህ ثم ተንሀጥ ከተቀመጥክ በኋላ ትነሳለህ እንዲህም የፈሰዱ አሉ ማለት ሐጃ ካለው ይቀመጥ በሽተኛ ከሆነ ወይ ደግሞ ሽማግሌ ከሆነ አረፍ ብሎ ይነሳ ቀጥ ብሎ ከሚነሳ ቢያርፍ ይሻላል የሚሉ ወኢዛ ለም ተሕተጅ ኢለይሃ ሐጃም ማያስፈልግ ወደዚህ ግን ያልከጀልክ እንደሆነ ፈላ ተጅሊስ ፈላ ተጅሊሱ በነፊ ማለት ነው። አትቀመጥም ማለት ነው። እንደዚህ አድርገውም ያብራራሉ። ለዚህ ነው አንዳንድ ኪታቦች ላይ ለወጣቶች ለሽማግሌዎች ይላል። ለወጣቶች ማለት የተፈለገው ምንድነው? ጥንካሬ ላላቸው ጥንካሬ ላላቸው ምን ያደርጉ ነው? ዝም ብሎ ይነሱ አይረፉ ይላል። ከአንደኛውን ረክዓ ሰግዶ ወደ ሁለተኛ ሲነሳ ወይም ከሶስተኛ ወደ አራተኛ ሳያርፍ ዝም ብሎ ቀጥ ብሎ ይቁም። ሽማግሌ ከሆነስ ሽማግሌ ብዙ ጊዜ ደካማ ነው ከስንት አንዱ ነው እንደ ወጣትነቱ ስሜቱ ጉልበቱ የሚቆየው ማለት ነው እንጂ አብዛኛው ያው እየደከመ ስለሚሄድ ለዛ ከሆነ አረፍ ብለው ይነሱ በሽታ ያለባቸው ምናምን ይሄ ቀውል ነው እንግዲህ ማለት ነው አንዳንዶቹ ነው የሚንጸባረቀው واستدل لذلك واستدل لذلك بأن هذه الجلسة ليس لها دعاء እነዚህኛዎቹ واستدل دليل አምጥተዋል لذلك ይህንን ሲሉ بأن هذه الجلسة እቺ መቀመጥ እኮ ليس لها دعاء دعاء የላትም وليس لها تكبير عند الانتقال منها ከእሷም ደግሞ አንድ ሰው ሲዛወር ተክቢር የለም በል ተክቢር ዋሂድ ሚን ሱጁድ ኢላ ልቅያም ተክቢሩ አንድ ነው ከሱጁድ እስከ ቅያም ያለው ማለት አንድ ነው ያለው አላሁ አክበር ብሎ ቁጭ ብሎ ከእንደገና አላሁ አክበር ብሎ አይደለም የሚነሳው فلما لم يكن لها تكبير قبلها ولا بعدها ከሷ በፊትም ከሷ በኋላ ተክቢር የሌላት ሆኖ በታየ ጊዜ ያው ስናየው ነገሩ እንደዛ ወላ ዚክር ዚክርም የሌለ ሆኖ በታየ ጊዜ በዚህ ምክንያት ደለ ዐላ አነሃ ገይሩ መቅሱደትን ፊ ዛቲሃ ደለ ይህ ነገር ጠቆመ ዐላ አነሃ እሷ እቺ ጀልሳች መቀመጥ ገይሩ መቅሱደትን ፊ ዛቲሃ በዛቷ የተፈለገች አይደለችም ማለትን ጠቆመ። ራሷ ለራሷ አይደለም የተፈለገችው ማለት ነው። ከምን አንጻር ነው ማለት ነው? ከችግር አንጻር አይነት እንደሆነ ጠቆመ ይላሉ። ሊአነ ኩለ ሩክኒን እነዚህኛዎቹ እንደዚህ የሚሉት ተፍሲል አድራጊዎቹ ሁሉም ሩክን ነውና ይላሉ። ኩሉ ሩክኒን መቅሱድን ፊ ዛቲሂ بذاته لراسه تبلو يمفل لقروكن كلها في الصلاة صلاة لا بد فيه من ذكر مشروع يتدنقق هنا ذكر اللبوس وتكبير سابق وتكبير لاحق يقدمم تكبير اللو ويمدمو قناع مكتلو تكبيرين ينرو قالوا ألو ويدل على ذلك أيضا بزيلي بدقامين متقمو أن في حديث مالك بن الحويرث رضي الله عنه በማሊክ ብኑ አልሑይሪት ሐዲስ ውስጥ ረዲየላሁ ዐን አነሁ ያዕተሚዱ ዐላ የደይህ የሚላል ስለዚህም ቁጭ ብለዋል ማለትን ከዚህ እንረዳለን ለምን ቁጭ ባይሉ ኖሮ በእጅ መደገፍ የሚባለው ከየት ይመጣል ቁጭ ያለ ሰው ነው በእጁ ላይ ተደግፎ ተነሳ የሚባለው ይህንን አሉ ወልኢዕቲማዱ ዐላ የደይኒ እንግዲህ በእጆቹ ላይ ተደግፎ ተነሳ ነው አይደለም ይሄ ነገር ሁለት ነገር ያስያል አንደኛ ቁጭ ብለው ነበር የሚል ሁለተኛ ደግሞ እጃቸውን ለምን ተጠቀሙ እጃቸውን የተጠቀሙት ጉልበት በማነሱ በመድከማቸው የተነሳ ነው የሚል ነው ለዚህ ነው እንግዲህ እስቲድላል ያደርግበታል ይኸው ወልኢዕቲማዱ ዐላ የደይኒ በእጆች ላይ መደገፍ ላ የኩኑ ጋሊበን ኢላ ሚን ሓጀቲን ላ የኩኑ አይሆንም ጋሊበን አብዛኛው ጊዜ ኢላ ሚን ሓጀቲን ከሓጃ እንጂ ወሲቀሊ ጅስሚን ወሲቀሊም ቢልጅስሚ ወይም ደግሞ በሰውነት ላይ ባለ ክብደት ካልሆነ በስተቀር ላ የተመከኑ ማዕሁ ሚን ንሁድ ጋር ከዚህ ከሰውነቱ ክብደትና ካለበት ችግር አንጻር ቀጥ ብሎ በዛው መነሳት በሚያቀጥበት ጊዜ ነው የሚመስለው ማለት ፈሊሃዛ ስለዚህም ነቁል እንላለን አሉ ኢን እሕተጅተ ኢለይሃ አንተ ወደ እሷ ካስፈለገህ መቀመጥ አለብኝ ያስፈልገኛል የምትል ከሆነ ፈላ ቱከልፍ ነፍሰከ ፊ ንሁድ ሚን አስጁድ ኢላ ልቅያም ረእሰን ፈላ ቱከልፍ ነፍሰከ ነፍስህን አታስጨንቀው ፊ ንሁድ ሚን አስጁድ ኢላ ልቅያም ከስጁዱ ቀጥ ብዬ አንዴ ወደ ቅያሙ እቆማለሁ በሚለው ራስህን አታስጨንቅ። የሚከብድህ ከሆነ ሰውነትህ ከበደ ወይ ደግሞ የአካል ጉዳት አለ ወይ ደግሞ በሽታ አለ፣ ውስጣዊ ጉዳት ይኖራል። እንዲህ እንዲህ ያለ ነገር ካለ قسم له عرف بله ثاني أصلا وإن لم تحتاج نقول قن ودزي كجيك على هون سونا تنكرنا نعم. قال كلنا على كل نقريت مولانا نعم. فالأولى يتجب ولا أن تنهض من السجود إلى القيام رأسا كسجود قطب له وده وده من مهنه وده قيام مهنه وهذا هو ما اختاره صاحب المغني إيه هي يا أخو المجرش عليه تنقرنا ونقر ጥንካሬ ያለው ሰው ተፍሲሉ ማለት ነው። ጥንካሬ ያለው ሰው ምን ይምረጥ? ቀጥ ብሎ በአንድ የሚሄዱ ያኛው ደግሞ ተደግፎ ይነሳ የሚለው ይሄ ሳሒብ አልሙግኒ የመረጠው ነው። ሳሒቡ አልሙግኒ አብዱላህ ብኑ አሕመድ ብኑ ቁዳማ አልማዕሩፍ ቢልሙወፈቅ ረሒመሁላህ አልሙወፈቅ ተብሎ ይባላል። ሙግኒ የሚባል ኪታብ አለው። ሙግኒ ማለት የሚያብቃቃ ማለት ነው። በጣም ኪታቡ እንደው ትልቅ ከመሆኑ ሙግኒ ብሎ ሰይሙታል። ያብቃቃሃል ነው وهو من أكابر أصحاب الإمام أحمد رحمه الله إيه يا مغني بالتبيت كإمام أحمد أصحاب وسط أكابر كم يبالوت ولم وش كم يبالوت وستنو وهو قريه اختيار ابن القيم رحمه الله <clears throat> وهو اختيار ابن القيم رحمه الله في زاد المعاد أيضا زاد المعاد يبالو كتاب لاي ابن القيم يمرطوك مرجع إهنن تفصيله عند سوق በዚህ አይነት ጉልበቱ ችሎታ ካለ ቀጥ ብሎ ይቆም፣ ጉልበቱና ችሎታ የሌለው ሰው ደግሞ ወደ ሁለተኛው ረክዓ ወይ ከሶስተኛ ወደ አራተኛ በሚሄድበት ጊዜ አረፍ ብሎ ጀልሰተል ኢስትራሐ የሚባሉ ማለት ነው። የእረፍት መቀመጥ ይባላል። አረፍ ብሎ ብድግ ማለት ማለት ነው። ወየቁሉ ሳሒቡ ልሙግኒ ሳሒቡ ልሙግኒ ምን ይላል? ኢነ ሃዛ ሁወ አለዚ ተጅተሚዑ ፊህ ልአዲላ በዚህ ቀውል ነው ማስረጃዎችን መሰብሰብ የሚቻለው ሁሉንም ማስታረቅ የሚቻለው التي فيها الأدلة التي فيها إثبات هذه الجلسة ونفيها ይህ ሐዲስ ጀልሳ ሰብቶ የመጣበት አለ ተገኝቶ የተመጣበት ማለት ነው አለ ተብሎ ደግሞ ሌላ ቦታ ላይ ደግሞ የለም ተብሎ የተዘገበበት አለ ሁለቱንም የሚያጸድቀውንም የሚነፈየውንም የለም ብሎ የሚለውንም የምንሰበስብበት በዚህ ተፍሲል ነው وهذا التفصيل عندي أرجح من الإطلاق ከዛ በኋላ ሷሒቡል ሙግኒ ምንድን ያለው ይሄ እንደዚህ ብሎ መፈሰሉና ነጣጥሎ ነገሮቹን ማየቱ በልቁ ይቻላል በልቁ አይቻልም ከሚለው ይልቅ ይሄ የተሻለ ነው ይላል ስለዚህም ይሄ ነው ወላሁ አዕለም ጥሩ የሚባል والقول بأنها لا تشرع مطلقا عندي ضعيف من قالوا والقول مالته بأنها لا تشرع مطلقا ሙሉ ለሙሉ የለም የሚለው ዒንዲ እኔ ዘንድ ضعيفٌ ضعيف ነው لأن الأحاديث فيها ثابتة ሐዲሶች በዚህ ዙሪያ አሉና የሰበቱ ሆነው ተገኝተዋልና ይሄ የእብኑ ቀይም ንግግር ነው يا ابن عثيمين ردهم رحمه الله روى البخاري بخاري ورتوال عن أبي هريرة رضي الله عنه فأبو هريرة الله ملكام سرون لتنا ثم يكبر حين يسجد ثم يكبر حين يرفع رأسه ثم يكبر آه، تكبيرا يرقال حين يسجد سجود بميارقوز ثم يكبر حين يرفع رأسه إليه አሁን እዚህ ጋር ቀደም ላልናቸው ማስረጃ መምጣታቸው ነው እንጂ አሁን ለዚህ ጉዳይ አሁን ይህንን አሁን ላልነው ለመጨረሻው ንግግራችን ሳይሆን ስጁድ ሲወረድ ተክቢራ ይደረጋል፣ ሲነሳም ተክቢራ ይደረጋል እያልን ነበር። ለዛ ነው ማስረጃ ነሱ روى البخاري بخاري አውርተዋል عن ابي هريره رضي الله عنه እንግዲህ በስጁድ ዙሪያ ያሉ ሐዲሶችን እዚህ ጋር ይዘክሯቸው ثم اقرأ ከዛ ቅራ ما تيسر معك من القرآن ከቁርአን የተገራልህ ثم اركع حتى تطمئن راكعا ሩኩ አድራጊ ሆነ እስከምትረጋጋ ድረስ ሩኩ አድርግ። እንግዲህ ሩኩ አድራጊ ሆኖ ተረጋጋ የሚባለው ምንድነው? መጥቶ ሰውየው አላሁ አክበር ብሎ እዚህ ወረደ አይደለም እዚህ በወረደበት ሱብሓነ ረቢየል ዐዚም እስከሚል ድረስ እችን ያክል መቆየት ነው። እችን አንዷን የሚልበት ያክል መቆየት ይሄ ዋጅብ ጡማእኒና ከዚህ በኋላ የሚጨምረው የሱና ይሆንበታል ማለት ነው እንጂ አሁን ልክ እንደው እንደመጣ እዚህ ሳይደርስ ማለት ነው። ሱብሃንአላህ በዛው ይሄድ ይሄ ሶላት አይደለም ጨዋታ ነው። ثم ارفع ከዛ ተነስ حتى تعتدل قائما ቆመህ ቀጥ እስከምትል ቀጥ ማለት ወገቡ ሰውየው ቦታው ላይ እስከሚመለስ ድረስ ማለት ይሄ የጠመመ የነበረው ሰውነቱ በአጠቃላይ ወደ ታች ወርዷል አይደል? ለሩኩ እየጠመመው ማለት እንጂ ከመጀመሪያ ሰውየው ለምሳሌ ጎንበስ ያለ ቢሆን እንደዚህ የሆነ ችግር ኖሮበት እንደዚህ ያለ ቢሆን የግድ ለዚሁ ለቅያሙ ኢዕቲዳል ሲባል የግድ መገደድ አለብህ አይባል። የእሱ የመጨረሻ ቅያም ድረስ መቆም አለበት። ዞሮ ዞሮ የመጨረሻ ሲቆም የሚቆምበት ያክል መቆም አለበት ማለት ነው። ይሄ ነው እንጂ ثم ارفع ከዛ በኋላ ጭንቅላትህን አንሳ ሐታ ተጥመኢነ ጃሊሰን ይላል። ثم اسجد የሚለው አለ። ثم اسجد حتى تطمئن ساجدا ሱጁድ አድራጊ የሆነ እስከምትረጋጋ አንድ የሱብሓነ ረቢየል አዕላ እስከሚል ድረስ ነው። ثم ارفع حتى تطمئن جالسا ቁጭ ብለህ ደግሞ እስከምትረጋጋ ድረስ ቁጭ በል ثم اسجد حتى تطمئن ساجدا ثم افعل ذلك في صلاتك كلها በሶላትህ ሁላ እንዲሁ አድርግ በማለት ረሱሉ መክረውታል። وفي رواية አንድ ዘገባ ላይ ثم اسجد حتى تطمئن ساجدا ያው ሩኩዕም ላይ እንደዛው ሩኩዕ ላይ አሁን ባለፈው እንዳየነው ኪታቡ ላይ እችን አምጥቶ እዚህ ላይ ነው የሚያደርገው። ጣቶቹ ወደ ታች ነው የሚወሩት። ጣቶቹ ከፍትፈት ይበሉ ይላል። በዚህ አይነት የጣቱ አያያዝ እንደዚህ ነው። ይሄ ጡንቻውና የሰውየው ሰውነት መያያዝ ወይም ደግሞ እንደዚህ መሸብሸብ የለበትም ማለት ጡንቻው ከሰውነቱ መራቅ አለበት። ይሄ ክፍት ነው ሊሆን የሚገባው ሩኩዕ ሲወርድ ሌላው ደግሞ ጭንቅላቱና ወገቡ ጭንቅላቱና ወገቡ እኩል ነው መሆን ያለበት ብለናል። ግን ይህም የሆነው ለማን ነው ከተባለ ማድረግ ለሚችል ሰው ከጤና ጉለት ማድረግ የማይችል ሰው ማድረግ እስከሚችለው ብቻ ነው። በቃ የተወሰነ ያክል ብቻ ነው አንድ ሰው ማድረግ የሚችለው እንበል። እንዲህ አለ፣ በቃ ከዚህ በላይ መሄድ አይችልም። እንዲሁ ነው በቃ የእሱ ሩኩ ይኸው ነው። የግድ መገደድ የለበትም ወደ ታች እንዲወርድ ማለት ነው። ፈተቁላህ መስተጣዕ የተቻለውን ነው አላህ የሚፈር ثم اسجد حتى تطمئن ساجدا ثم ارفع حتى تطمئن جالسا سجود አድራጊ ሆነ እስከምትረጋጋ ድረስ سجود አድርግ ثم ارفع ከዛ በኋላ ከሱጁድ ተነስ حتى تطمئن جالسا ቁጭ ብለህ እስከምትረጋጋ እንግዲህ ቁጭ ማለቱንም አንድ ሰው የማይችለው ከሆነ መልመድ ነው ያለበት ገባናል በተለያየ ሁኔታ መልመድ ነው ያለበት። እግሩ ላይ መቀመጥም ምናምን ለምን አንዳንድ ወጣቶች አሁን ይህንን አይለማመዱም፣ ሌላ ነገር ይለማመዳሉ። ለዛ ነው ሰው አጠገባቸው ሲዘግድ ሰው ላይ ነው የሚወጡት፣ ሰው ላይ ተደግፈው ቁጭ ይላሉ ያሁን ሰላት ነው የተለያየ ኢባዳ የምንሰራበት ነገር ስለሆነ የሁል ጊዜ ህይወቱን ሙሉ አንድ ሰው የሚኖርበት ነው። መለማመድ አስፈላጊ ነው እንጂ ሰው አዛ ማድረጉ ተገቢ አይደለም ማለት ነው። ثم السجود حتى تطمئن ساجدا سجود أدرجي هنا كم ترجع قدرس سجود أدرك ثم ارفع حتى تطمئن جالسا إيه انقدي ببزو رواية آه، ببزو زقبا جامد توصلون ثم فعل ذلك في صلاتك كلها لك وروى البخاري عن مالك بن الحويرث رضي الله عنه أنه رأى النبي صلى الله عليه وسلم يصلي مالك بن الحويرث نبينا عليه الصلاة والسلام سيسجدوا انداياتهم من ناقر فإذا كان في وتر من صلاته ከሶላታቸው ዊትር ሲሆን ይላል። ዊትር ማለት አንድ ሰግደው ወደ ሁለተኛ ሊነሱ ሲል፣ ሶስት ሰግደው ወደ አራተኛው ሊነሱ ሲል ዊትር ነውና ሶስት አንድ ዊትር ነውና ኢዛ ካነ ፊ ዊትር ሚን ሶላቲ ለም የንሀብ ወደ ላይ አይነሱም ነበር ሐታ የስተዊየ ቃዒደን ይላቸዋል። ቁጭ ብለው እስከሚደላደሉ ይላል። ይህ ብሎ ማለት የተወሰነ ረፍት ያደርጉ ነበር የሚለን በዚህ ሐዲስ መጥቷል። ወፊ ሪዋየቲን በአንድ ሪዋያ ደግሞ በአንድ ዘገባ አነሁ ሰላ ቢህም ሶላተ ረሱሊላሂ ሰለላሁ ዐለይሂ ወሰለም ይሄ ማሊክ ብኑ ልሑወይሪስ የነቢዩን ዐለይሂ ሰላቱ ወሰላም ሶላት አሰገዳቸው። ፈኢዛ ረፈዐ ረእሰሁ ዐን ሰጅደቲ ታኒያ በሁለተኛው ሰጅዳ ማለት ነው። አን ሰጅደቲ ታኒያ ሁለተኛው ስጁድ ሁለተኛው ረክዓ ሳይሆን ሁለተኛው ስጁድ የመጀመሪያው ረክዓ ላይ ጀለሰ ቁጭ አለ ወዕተመደ ዐለ ልአርድ በመሬት ላይ ተደገፈና ثم ቃመ ከዛን ቆመ። የነቢዩን ሰላት ብሎ አሳይቷቸው ማለት ነው። ይሄ እንግዲህ ምን መኖሩን ያሳያል ማለት ነው። ጀልሰተል ኢስትራሃ ወይም ደግሞ ለእረፍት የሚቀመጧት መጀመሪያው ረክዓ ወደ ሁለት ሲነሱ ወይም ደግሞ ከሶስት ወደ አራተኛው ሲነሱ ያለ መቀመጥ እንዳለ ነው። وفي صحيح البخاري عن عائشة رضي الله تعالى عنها بصحيح البخاري وسط كعائشة الله ملكام سبحانه الله عند يزل الكتالة وروى النسائي نسائي ورتوال أنه كان يريهم كيفية صلاة النبي صلى الله عليه وسلم يا نبي عليه الصلاة والسلام صلاة ሁኔታ ያሳያቸው ነበረ። ይሄ እንግዲህ ይኸውላችሁ የሶላት ሁኔታ አንድ ሰው ዝም ብሎ ከመጽሐፍ አይወስደውም። አሰጋገዱን ከሰዎች ማየት አለበት ማለት ነው። ለዛ ነው የድሮዎቹ ውዱእን ሰላትን አሳይተው ነበር የሚያስተምሩት አስማ ረዲየላሁ አንህ ውዱእ የሚያደርጉበት ውሃ አስጠርተው ሰው ፊት ውዱእ አድርገዋል ውዱእ እንዲማሩላቸው ማለት ነው ሰው ውዱእ እንዲያደርግ እንዲማር ሶላት እንዲማሩ ነቢያችን አለይሂ ሰላቱ ወሰላም የኹጥባ ሚንበራቸው ላይ ሰላት አሰግደዋል እየወረዱ እየወጡ ከእንደገና ሚንበር ላይ ማለት ነው ስጁድ ስለማይመች ሚንበሩ ላይ ይወርዳሉ ስጁድ ላይ በዚህ አይነት እንግዲህ እንቅስቃሴው እንኳ ማዕፉብ ነው። ለምን ተብሎ ለታዕሊም ተብሎ ለማስተማር ተብሎ። ስለዚህም የዚህ አይነት ነገሮችን ማስተማር ግድ ነው ማለት ነው። የዚህ አይነት ነገሮችን ማስተማር ከሁሉ በላይ መጀመሪያ የአላህን ብቸኛ መመለክ ይህንን ተውሂዱን ማስተማር ግዴታ ነው። ያው ተውሂዱ ሰላቱን ቢሰግደውም ዋጋው ስለሌለ ማለት ነው። ያ የመሰረቶች ሁላ መሰረት ነው። የመሰረቶች ሁላ መሰረት ተውሂድ ሲሆን ሰላትስ ከእንደገና ሌላ መሰረት መሰረት መሰረቶቹን አቅፎ ደግሞ ከታች ያለው ማን ተውሂዱ ነው። ተውሂዱ ከሌለ ሁሉ የለም። ነገር ግን ደግሞ ሰላቱ መሰረት ነው። ልክ እንደዚሁ የአንድ ሰው እስልምና በምን ላይ ቆሟል ማለት ነው? ልክ ተውሂድ ላይ እንደቆመው ሰላቱም ላይ ቆሟል። ሰላቱ ደግሞ ምን ላይ ቆሟል? ከታች ወርዶ ተውሂድ ላይ ቆሟል። እንደዚህ ተዛዝሎ ነው የሚሄደው። አልሙሂም ስለዚህም ያው ስለ ሶላት ማስተማር ከተውሂድ በኋላ ወይም ከተውሂዱ ጋር እያያያዘ ስለ ሶላት ማስተማር ግድ ነው የሚሆነው። ሶላት እንደዚህ ነው የሚሰገደው፣ ውዱእ እንደዚህ ነው የሚደረገው፣ ጠሃራ እንደዚህ ነው የሚጠበቀው፣ ይሄ ይሄ ይነጅሳል፣ ይሄ ይሄ ደግሞ አይነጅስም፣ እንዲህ እያሉ ማስተማር ተገቢ ነው የሚሆነው። ፈኢዛ ረፈዐ ረእሰሁ ሚነ ሰጅደቲ ሳኒየህ ከሁለተኛው ስጁድ ራሱን ባነሳ ጊዜ ይኸው ከይፍየተ ሰላት እያስተማራቸው የነቢዩን ዓለይሂ ሰላቱ ወሰላም የሰላት ሁኔታ ፊ አወል ረክዓ አለ ገለጸ። በመጀመሪያው ረክዓ ከመጀመሪያው ረክዓ ወደ ሁለተኛው ባለው ማለት ኢስተዋ ቃዒደን ቁጭ አለ ተደላሉ ثم قام فاعتمد على الأرض እዛ ቆመ فاعتمد ተደገፈም على الأرض በመሬት ላይ በመሬት ላይ ተደግፎ ቆመ ነው وفي صحيح البخاري عن عائشة رضي الله تعالى عنها صحيح البخاري وسط عائشة الله ملكام سران يرلاتنا أنها لم ترى رسول الله صلى الله عليه وسلم يصلي صلاة الليل قاعدا قط حتى أسنى زي دمو عائشة من ذلك أنها صلاة تناقرش لم ترى እንዳላየች ረሱላላህ የአላህ መልእክተኛ ዩሰሊ ሲሰግዱ ሰላተ ሌይሊ ሰላተ ሌይልን ቃዒደን ቀጥ አንድም ጊዜ ቁጭ ብለው ሲሰግዱ አይቻቸው አላውቅም ሐታ አሰና ነቢዩ ሰለላሁ ዐለይሂ ወሰለም እስከ ሰለቁ ድረስ ብዙ ተለቅ ያሉ የመጨረሻ ጊዜ ወደ ሸመገሉ አካባቢ ማለት ነው ብዙም አልሸመገሉም ያው ፈካነ የቅረኡ ይቀሩ ነበረ ቃዒደን ቁጭ ብለው ያው መጨረሻ አካባቢ ሰውነታቸው እየደከመ ሲመጣ ቁጭ ብለው ይቀሩ ነበረ ሐታ አራደ አን የርከዐ ህመምም ስለነበረባቸው ማለት ነው። ነቢ ስ ሰለም መጨረሻ ላይ ያንን ኸይበር ላይ የበላሁትን መርዝ ስሜት አገኘሁት እየተሰማኝ ነው እያሉ ነው የሞቱት አይደል? ስለዚህም ያው በሽታውም ነበር ማለት ነው የጎዳቸው። ሐታ ኢዛ አራደ አን የርካዕ ሩኩዕ ማድረግ በፈለጉ ጊዜ ቃመ ይቆሙ ነበረ። እንግዲህ ፈቀረአ ነሕወን ሚን ሰላሲነ አየተን አው አርበዒነ አየተን ሰላሳ ወይ አርባ አያ ይቀሩና ثم ረከዕ አሁን ምንድን ነው የነቢዩ ሰለላሁ ዐለይሂ ወሰለም የሰላት ሰላተ ሌይል የሚሰግዱት ከዚህ በፊት በአንዳንድ ቦታዎች እንዳየነው ብዙ ጁዝእ ሊሆን ይችላል። እኛ በአምስት ቀን የምንሰግደውን ተራዊሕ ሊሆን ይችላል። እሳቸው በአንድ ቀን አንዷ ረክዓ ላይ አንዷ ረክዓ ላይ በአንድ ቀን ብቻ ሳይሆን አንድ ረካ አለ። አምስት ቀን ይሄ ተራዊህ አለ አይደለም አምስት ጁዝ ምናምን ያንን ሰብስበው አንዷ ረክዓ ላይ አንድ ፋቲሓ ቀርተው የአምስተኛ ለአምስት ቀን ተራዊህ ያዘጋጀውን ቁርአን በአንድ ይቀሩ። እሱም ሲቀሩት እኮ እንደኛው እኮ ላስ ላስ አይደለም፣ እንደዛ አይደለም። ቀስ ብለው ተረጋግተው በየአያው እየቆሙ አላህን የሚጠይቁበት ቦታ ላይ ስለ ጀነት ሲመጣ አላህን ጠይቀው፣ ስለ አዛብ ሲመጣ ያ አላህ ጠብቀኝ ብለው፣ አላህን ተስቢሕ የሚደረግበት ቦታ ላይ ሲመጣ ሱብሓነክ እያሉ አላህን እያጠሩ በዚህ አይነት ቀስ ብለው ከማዕነው በዚህ አይነት ነው የሚሰግዱት። ለዛ ነው ሰሐቢው መጥፎ ነገር እስካሳሰቡኝ ድረስ አቆዩታል። ምንድን ነው መጥፎ ነገር ሲባል ነብዩን ትቻቸው ልቀመጥ ነበራል። እንደው ከመክበዱ የተነሳ ማለት صلى الله عليه المهم ረሱሉ ስለ ላሁ ወሰለም መጨረሻ አካባቢ እድሜያቸውም በረታም ሲመጣ በሽታም ስለነበረ ይሄ ሁሉ ለመቆም እንግዲህ አቃታቱ። ምን አደረጉ? ቁጭ ብለው ብዙ ይቀሩና አንድ ሰላሳ አያ ሲቀር ይቆማሉ። ገባናል? ቁጭ ብለው የጀመሩትን ሰላት እንግዲህ ብዙውን ብዙ ጁዝ ምን አድርገዋል? ቁጭ ብለው ቀርተዋል። ወይም ብዙውን ብዙ ቀርተዋል። ከዛ ልክ ሰላሳ ወይ አርባ አያ ሲቀር ይቆሙሉ። ከቆሙ በኋላችን ቀርተው ሰላሳ አያ ወይ አርባ አያ ቆመው ከቀሩ በኋላ አላሁ አክበር ብለው ሩኩዕ ይወርዳሉ። በዚህ አይነት እንግዲህ አንድ ሰው ምናልባት ተራዊሕ ካቃተው ወይም ደግሞ ታህጁድ ካቃተው ሱና ሰላት ላይ ሱና ሰላት ላይ ግድ አይሆንበት መቆሙ ቁጭ ብሎ ልክ ሩኩዕ በተቃረበበት ጊዜ መነሳት ይችላል። ቁጭ ብሎ ማለት ከሰላት ውጭ እኮ አይደለም። ሰላቱን አላሁ አክበር ብሎ ሐርሞ ሰላት ውስጥ ሆኖ ቁጭ ብሎ ይጠብቅና አሁን ብዙ ቀርቷል፣ ኢማሙ ሊወርድ አካባቢ ደርሷል ሲል ብድግ ይልና የተወሰነ ከኢማሙ ጋር ይቆማል ማለት ነው። ይህም ይቻላል። ፈር እሺ ይሄ መቆም የሚባለው መቆም ግዴታ የሚሆነው በጣም ግዴታ የሚሆነው በምን ላይ ነው? በፈርዱ ሰላት ላይ ፈርዱ ሰላት ላይ አልቅያሙ ማዕል ቁድራ የሚባለው ሩክ ነው። እሱ ከሌለ ሰላቱም የለም። ፈርዱ ሰላት ላይ ሱና ሰላት ላይ ግን ሩክን አይደለም መቆም። ለምን ነቢዩ ሰለላሁ ዐለይሂ ወሰለም ለተቀመጠው ሰው የቃኢሙን ኒስፍ አጅር ያገኛል ብለዋል። ኒስፍ አጅር ያገኛል ማለት ምን ቢሆን ነው? ያው ሱና ቢሆን أراد أن يركع قام فقرأ هكذا وفيه بس بزي وسط بزي حديث وسط من የሚላል فلما كثر لحمه ይላል ያው መጨረሻ ላይ ሰውነታቸው በበዛ ጊዜ ይላል እንግዲህ ወደ መጨረሻ አካባቢ ሰውየው እኮ እድገቱ ሳይሆን ሰውነቱ ዝም ብሎ ስጋ ነው የሚበዛበት كثر لحمه صلى جالسا ላሕም ሲበዛባቸው ስጋ ሲበዛባቸው ቁጭ ብለው ነው የሰገዱት فإذا أراد أن يركع ركوع ማድረግ ሲፈልጉ قام فركع فقرأ ثم ركع ከዛ ቁመው ይቀሩና እዛ እንግዲህ ሩኩዕ ያደርጋል وفي صحيح مسلم عن عائشة رضي الله تعالى عنها قالت بصحيح مسلم ውስጥ ከዓይሻ አላህ መልካም ስራዋን ይላትና ብላለች لما بدنا رسول الله صلى الله عليه وسلم وثقل ነቢዩ ሰለላሁ ዐለይሂ ወሰለም ሰውነት ባደረጉ ጊዜ በደነ የሚለው ቅድም እንዳሳለፍነው ከሱረ ላህሙ ነው። ወተቁለ ማለት በከበዳቸው ጊዜ ተቁለ ሰውነቱ ከበድ ሲል ወፈር ሲል ካነ አክሰሩ ሰላቲሂ ጃሊሰን አብዛኛው ሰላታቸው ምን ነበረ? ቁጭ ብለው አብዛኛው ሰላታቸው ሲባል የአብዛኛውን ክፍል ቁጭ ብለው ያደርጉትና ከዛ በኋላ ትንሽ ሲቀር ቅድም እንዳልነው ብድግ እያሉ ይቀሩና إذا كان دقنا ركوع دقا وله لص من حديث حفصة رضي الله عنها لمسلم مالك مسلم إذا قبوا وستمنى لك حفصة حديث ما رأيت رسول الله صلى الله عليه وسلم صلى في سبحته قاعد قاعدا نبي صلى الله عليه وسلم صلى صلاة قد بلوه سيسبدو أي شالاك أنت لابش حفصة حتى كان قبل وفاته بعام بس اسكيد درس كما موتاتشو بفيت عن دامت እስከደረሰ ድረስ ፈካነ ዩሰሊ ፊ ሱሐቲህ ጣዒም የዛ ጊዜ አንድ አመት ሲቀረስ በሱና ሰላት ቁጭ ብለው ይሰግዱ ነበር። ዋጅብ ላይ ተቀመጡም የሚል የለም። ኢላ እንደው አቅቷቸው መቆም ጭራሽ አልቻሉም፣ ተቀምጠው አሰግደዋል። አቡበክር ስዲቅ ረዲየላሁ ዐንሁ በነቢዩ ሰለላሁ ዐለይሂ ወሰለም ሰላት እየተመሩ ሰዎች ደግሞ በአቡበክር ሰላት ተመርተዋል። ይሄ ለሰው ማስተጋባት የሚባለው አቡበክር ረዲየላሁ ዐንሁ ለነቢዩ ስለ ሰለም አስተጋብተዋል። አላሁ አክበር እያለ ሙበሊቅ የሚባለው ሐረም ላይ የምናየው ምንም ሐጃ በሌለበትስ ተብሊግ ይቻላል ወይ? ከተ አይቻልም፣ የተከለከለ ምንም ሐጃ በሌለበት mic ተገጥሞ mic እየጮኸ መጮህ ከ mic ይሄ አይቻልም። ገባናል? ሐጃ ባለበት ብቻ ሐጃ ባለበት ብቻ የቆመ ጉዳይ ነው። ربنا ولك الحمد ይበል፣ الله أكبر ይበል። ምን እስከሌለ ድረስ ነው የሰውየው ድምፅ የማይሰማ ከሆነ ወይ ሸምገል ያለ ሰው ነው የሚያሰግደው፣ ድምፁ እየተሰማ አይደለም። አላሁ አክበር ለሌላው ለማስተላለፍ ነው የሚደረገው። የማስተላለፉ ሁኔታ ካበቃ ከዛው ጋር ነው መቆም ያለበት ማለት ነው። መጮህ የለበትም ማለት ነው። ሐታ ካነ ቀብለ ወፋቲሂ ቢዓሚን ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት አንድ ዓመት እንደዚህ ሲቀርብ ፈካን ዩሰሊ ፊ ሱብሐቲሂ ቃዒደን ሱና ሰላት ቁጭ ብለው እየሰግዱ ነበረ ወፊ ሪዋየቲን አሁን እንግዲህ በዋጅብ ውስጥ ቁጭ ማለት አለ ወይ ለሚለው ነው ያመጣሁት ያለው። በዋጅቡ ቁጭ ማለት ያለው መቼ ነው? ፍጹም የማይችል ከሆነ የተወሰነ መቆም የሚችል ከሆነ ሰውየው የሚችላትን ያክል ቆሞ ከዛ በኋላ ሲያቅተው ወይም ሊያቅተው አካባቢ ሲደርስ እሱ ራሱን ያውቃል። ቁጭ ብሎ በዛ አይነት ይስገዳል። እማ ከቤቱ የመጣው እሱ ቀጥ ብሎ ማንም ያለማንም ድጋፍ ቀጥ ብሎ መጣ መቆም ይችላል ማለት ነው ሰውየው አይደል? ከቤቱ የመጣ ሰው መቆም ይችላል። የተወሰነ የመቆም አቅሙ ሊለያይ ይችላል። የተወሰነ ያክል ቆሞ ይስከል እንግዲህ ለሰራጠል ሙስተቂም ድረስ እስከሚያቀተው ብቻ አቅሙን ያውቃል። እስከዛ ድረስ ቆሞ ይሰግዳል። ልክ ሊያቀተው ሲቀር ምን ያደርጋል? ወንበር ላይ የሚሰግድ ከሆነ ወንበሩ ላይ ቁጭ ይላል። አይ መሬት ላይ የሚሰግድ ከሆነ መሬቱ ላይ ቁጭ ይልና የቀረውን እንደዛ እንደዚህ እያደረገ በሚችለው በሚችለው እየቆመ በዚህ አይነት ነው መስገድ ያለበት። ኸይር በሚችለው እየታገለ ማለት ወፊ ሪዋየቲን ቢዓሚን ይላል ቢዓሚን ዋሂድን አው ኢስናይን በአንድ ሪዋያ ደግሞ አንድ ዓመት ወይ ሁለት ዓመት ረሱሉ ሰለላሁ ዐለይሂ ወሰለም ሊሞቱ አንድ ዓመት ወይ ሁለት ዓመት ሲቀራቸው ሱና ሶላት ቁጭ ብለው ይሰግዱ ነበረ። وفي المسند عن معاوية رضي الله عنه مسند وسط كمعاوية رضي الله عنه من ملال أن النبي صلى الله عليه وسلم قال ላ ቱባዲሩኒ ቢሩኩዕን ወላ ቢሱጁድ። ይህም ከሱጁድና ከሩኩዕ ጋር ተያያዥነት ስላለው ነው እዚህ ላይ የተጠቀሰው። ላ ቱባዲሩኒ አትቻኮሉኝ፣ ቢሩኩዕን በሩኩዕና ወላ ቢሱጁድ በሱጁድም እንደዚያው አትቻኮሉኝ። እኔ ሩኩዕ ሙሉ እስከማረግ ድረስ ጠብቁና ሩኩዕ አድርጉ ብለዋል። ሰሃቦቹም ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ሩኩዕ ማድረጋቸውን ሲያዩ ነው ሩኩዕ የሚያደርጉት ይባል እንጂ የራሱን አንድ ሰው ረበና ወለከል ሐምድ የሚለውን ጨረሰ ማለት ኢማሙ በቃ ወርዷል ማለት አይደለም። ሮጦ ሊወርድ መሽቀዳደም የለበትም። ገባን? ረበና ወለከል ሐምድ እሱ ጨረሰ አይደለም። ኢማሙ ካልወረደ ይቀጥልበት። ሐምደን ከሲረን ጠይበን ሙባረከን ፊ ሌላም ይቀጥል። ኢማሙ ካልጨረሰ ማለት እንጂ ኢማሙን ለመቅደም መሮጥ የለበትም። ይሄ ሶላት አጅር ያበላሻል። ላ ቱባዲሩኒ ቢሩኩዕን ወላ ቢሱጁድ በሩኩዕና በሱጁድ አትፋጠኑኝ አሉ ነቢ ፈኢነሁ መህማ አስቢቁኩም ቢህ ኢዛ ረካዕቱ ቱድሪኩኒ ኢዛ ረፋዕቱ ፈኢነሁ እሱ እኮ መህማ አስቢቁኩም ቢህ እኔ ምንም ያክል ብቀድማችሁ ኢዛ ረካዕቱ ሩኩዕ በማድረግ ጊዜ ምንም ያክል ብቀድማችሁ ቱድሪኩኒ ኢዛ ረፋዕቱ እኔ ደግሞ ቀና ስል እናንተ ትደርሳላችሁ። ቅድም የመለጥኳችሁን ያክል ታደርሱብኛላችሁ። ወመህማ አስቢቁኩም ቢህ ኢዛ ሰጀድቱ ስጁድ ባደረግኩ ጊዜ ምንም ያክል በቀድማችሁ ቱድሪኩኒ ኢዛ ረፈዕቱ ከሩኩዕ ማነው ከስጁድ ራሴን ሳነሳ ትደርሱብኛላችሁ። ኢኒ ቀድ በደንቱ እኔ ሰውነት ይዞኛል። ቃል العراقي رجاله رجال الصحيح ብለዋል العراقي ثم يصلي ركعة ثانية كالأولى እዛ እንግዲህ ሁለተኛውም ረክዓ የሚሰገደው ልክ እንደ መጀመሪያው ረክዓ ነው። ነገር ግን ላኪን ቢዱን ኢስቲፍታህ ነገር ግን ምን ይለጥላቸዋል? ኢስቲፍታህ የለም። ኢስቲፍታህ በመጀመሪያው ረክዓ ኢስቲፍታህ አይተናል። ኢስቲፍታህ በነገራችን ላይ ወጀህቱ ወጅሄ ብሎ ሊጀምር ይችላል። ወይም ሱብሓነከ አላሁም ወይም ደግሞ አላሁመ ባዒድ በይኒ ወይም በሆነ ነገር ከመጣው በአንዱ አላሁ አክበሩ ከቢራ ወልሐምዱሊላህ ከሲራ ወሱብሓነላህ ቡክረተን ወአሲላ ይህም ማለት ይሄ የተስቢህ አይነቶች በአንዱ በሚያደርግ ጊዜ ሌላውን ማምጣት የለበትም። ይሄን ማን ነው የእስትፍታህ አይነቶች አንዱን ባደረገ ጊዜ ሌላውን ማምጣት የለበትም። ቦታው ጀምዕ የሚደረግበት አይደለም ማለት ነው። ሁሉም የሚነገርበት ቦታ አይደለም። አንዱን ወጀህቱ ወጅህን ከቀረ በቃ አንድ እስቲፍታህ ነው ለአንድ ሶላት የሚቻል። ይህን አሳልፈናል። አሁን ያለነው ሁለተኛው ረካዓ ላይ ነውና ሁለተኛው ረክዓ ላይ ያለ ሰው ሁሉን ነገር ይሰራል ልክ እንደ መጀመሪያው ረክዓ استفتاح استفتاح يلم استفتاح زي وتالي يلم لأن الاستفتاح استفتاح دعاء الاستفتاح من لو قدم يدقسناቸው محله ቦታው የት ነው في أول ركعة بركعه مجمر عليه እኔ የመጣሁት ታዲያ እኮ ለእኔ መጀመሪያ ረካኤ ነው ካለ ትክክል የዛ ጊዜ استفتاح ማድረግ ይችላል አማ አማ ولتن يركع يسجد ولتنيا ركعه عليه استفتاح يعني ولهذا يسمى استفتاحا أصل راسه قالوا من دون ميلو استفتاح استفتاح مالت مفتح مالت لأنها تفتح فيه الصلاة استفتاح تبالو صلاة بس سلام يكفت وأما التعوذ أعوذ بالله من الشيطان الرجيم سلام مالت ماشي سلزه عند القراءة قراءة زندا في الركعة الثانية بمجمع ركعة صلحنا لا تعوذ كلتن يورك عليهن نا وفي الركعة الثالثة والرابعة أعوذ بالله من الشيطان الرجيم مالت فإن العلماء علماء اختلفوا فيها ተጋጭተውበታል ፈሚንሁም ከነሱ ውስጥ መን የራ አነሁ የተዓወዙ ፊ ኩል ረክዓቲ በየረክዓው ሲቆም አዑዙ ቢላሂ ምን ሸይጣን ረጂም ይበልም ይላል ቢናአን ዓላ አነ ቂራአተ ሰላቲ ኩሉ ረክዓቲን ሙስተቂለቱን አን ልእኽራ የሰላቱ ቂራአት እያንዳንዱ ረክዓ ከሌላው የተነጠለ ነው እያንዳንዱ ረክዓ ላይ የሚቀራው ቂራአት ከመጀመሪያው ጋር ምንም ተያያዥነት የለውም በሚል ላይ የተመሰረተ ንግግር ነው ቢናአን አላ ዛሊክ ወሚንሁም ከነሱ ውስጥ ደግሞ መየራ የሚያስብ የሚያየው አለ ጉዳዩን አነሁ የክፊህ ተዓውዙ አልአወሉ ፊ ረካት ልኡላ በመጀመሪያው ረከዓ ላይ የነበረው ተዓውዝ ይበቃል የሚልን እናያል። መጀመሪያ ረከዓ ላይ አዑዙ ቢላሂ ሚነ ሸይጣን ረጂም ካለ በመጀመሪያው በቃ፣ ሁለተኛ፣ ሶስተኛው፣ አራተኛው ላይ አይበል ቢስሚላህ እያለ ይቅራ የሚል ነው። ሊአነ ሰላተ ሰላት ቅራአቱሃ ዋሂደቱን ቅራዋ ያው አንድ ነው። መጀመሪያ በቃ ቢስሚላህ አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ጀምሯል። ቅራአውን የሰላቱን ቅራአ የሚል ነው። እንግዲህ አንድን ነገር አልሁክሙ አለ ሸይ ፈርዑን አን ተሰውሪህ ነው የሚል በአንድ ነገር ላይ ሁክም መስጠት እሱን ካዩበት ከሆነ አንጻር ነው። እነዚህኛዎቹ እንደዚህ ያሉበት እነዚህኛዎቹ እንደዚህ ያሉበት ሌላ የሰጡበት ምንድነው ያዩበት አቅጣጫ ስለሚለያዩ እነዚያ ያዩት ከምን አንጻር ነው? ቅራአው የተነጣጠለ ነው። ስለዚህ ኢዛ ቀራእተ አልቁርአን ፈስተዒዝ ቅራአት በጀመርክ ቁጥር አዑዙ ቢላሂ ሚነ ሸይጣን ረጂም ማለት አለብህ ነው እነዚህኛዎቹ ደግሞ ቅራአው ምንድን ነው ነው የሚሉት አንድ ነው ስለዚህም ሰው እንዴት ነው እዚህ ጋር አሁን ቀራ አንድ ሰው እንደዚህ ሲገልጥ አዑዙ ቢላህ ይላል ልክ እንደዚህ ነው ያዩት ጉዳዩም ማለት ነው فإن الصلاة قراءتها واحدة صلاة قراءة عندنا في جميع الركعات بي ركعة وعلى كل حال يا منيف فإنني لا أعلم في ذلك سنة تفصل بين القولين በሁለቱ ቀውሎች መካከል ልጥል የሚያደርግ የሚበይን የሆነ ንግግር ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ምንም ማቀው ነገር የለም አሉ ከሱና ወላኪን ነገር ግን ኢዛ ተዓወዘ ፊ ረክዓት ሳኒያ የዓሊም ነገር ሱብሓነላህ ኢኒ ላ አዕለም እኔ አላቅም አጂብ ነው ይሄ ለዓለም የለም ዛሬ ቀይ ቀበሮ እንኳን ኢትዮጵያ ውስጥ አለ ወላኪን إذا تعوذ في الركعة الثانية إذا تعوذ أعوذ بالله من الشيطان الرجيم قال في الركعة الثانية بولتنيا وركعة والثالثة بسوستنيا والرابعة باراتنيا فلا حرج عليه ولا بأس منم شقر اللوم من ما دلم وإن ترك بيتو فلا حرج عليه شكر اللوم إيهما ما سرجة سلالة دزهر بيتو شكر اللوم بلوم شكر اللوم إيهما ما له. ቢተውም ቢያመጣውም ችግር እንደሌለው ማለት ነገር ግን ይበል ግዴታ ነው ስለማለቱ ግን ያንን አላውቅም ረዋ ሙስሊሙም ሙስሊም አውርቷል ፊ ሰሒሂ ይኸውላችሁ እንግዲህ እዚህ ይመጣል በሰሒህ ውስጥ አን አቢ ሁረይረተ ረዲየላሁ ዐን ከአቢ ሁረይራ አላህ መልካም ስምለትና كان رسول الله صلى الله عليه وسلم إذا نهض من الركعة الثانية رسول صلى الله عليه وسلم كهلتن ركعة بتنسو جزيلا ودلا يشيكومو استفتح القراءة بالحمد لله رب العالمين تعوذ أنت تذكر استفتح القراءة قراءون يجمر تنبرا كل وركع عليه بمن الحمد لله رب العالمين سيلون من يسمون ولم يسكت له بما هل دمون ذن لا ولم يسكت للتعوذ والاستفتاح استفتاحا لتعوذ ذن لا مالك إيه بهلتنيا عليه وتكون هذه الركعة ይሄ ሁለተኛው ረክዓ ሊሆን ይገባል أقصر من الأولى ከመጀመሪያው አጠር ያለ روى البخاري عن أبي قتادة رضي الله عنه كأبي قتادة بخاري ورسوال ويطول في الركعة الأولى ما لا يطول في الركعة الثانية በመጀመሪያው ረክዓ ረዘም ያደርጉ ነበረ በሁለተኛው ረክዓ የማያረዝሙትን ስለዚህም የመጀመሪያው ረክዓ ረዘም ይላል ሲጀመርም አርፋጅም ይበዛዋል ይላሉ ዑለማዎቹ የመጀመሪያው ረክዓ ላይ አርፋጅ ይበዛል ሁለተኛው ረክዓት አርፋጁ ያው በመጀመሪያው ላይ ነው እየተሯሯጠ የሚመጣው ለዛ እንግዲህ ሕክማ አለው ማለት ነው የራሱ የሆነ وفي رواية بأنديت رواية كان يطول في الركعة الأولى من صلاة الظهر ويقصر في الثانية كصلاة الظهر يمجمر أو ركع علي رزم يرقالو وهلتنيا وأتر يرقالو ويفعل ذلك في صلاة الصبح صلاة الصبح لا يهنن يرقوت نبر التشهد الأول سلا سجود علق التشهد الأول أه؟ ስለ ሱጁዱ ስለ ረክዓው እንግዲህ ጨረስን ማለት ነው ስለ ተሸሁድ ተገባ ثم يجلس للتشهد بعد الركعتين كهلت ركع بوهلا لتشهد يقمطال كجلوسه بين السجدتين في, في كيفية اليدين كجلوسه عند تقمطوا بيتي بين السجدتين بخلت سجودوش محكل عند تقمطوا بيتي في كيفية اليدين يا اجوچو له በሁለቱ ስጁዶች መካከል ያለውን መቀመጥ እንዴት መቀመጥ እንዳለበት አልፎ ነበር። እንዴት ብሎ ነው የሚቀመጥ ያለው? እጆቹን የት ያርጋቸው ብለናል። ሌላስ ሁለት አለ ወይ ጭኑ ላይ እንደዚህ ማድረግ ይችላል ወይ ደግሞ ጉልበቱም ላይ እንደዚህ ይቻላል ብለናል ይሄ ለምንድን ነው ቀኙንም ግራውንም ማለት ነው እንደዚህ እዚህ ጭኑ ላይ ወይ ደግሞ እንደዚህ እንደዚህ ወደ ጉልበቱ አውርዶት ታዲያ ሁለቱም ጊዜ ላይ እዚህም ያርግ እዚህም ያርግ ወደ ታች አውርዶት ጉልበቱም ያዝ ወደ ላይ ደግሞ ወጣ አርጎ ጭኑም ላይ አርገ ቀኝ እጁን በተመለከተ ምን ብለናል? ቀኝ እጁን ረቢ እግፊር ሊም ሲል መጨበጥ አለበት። እንዴት ነው አጨባበጡ ብለናል? ሁለት አንደኛ ሶስቱን ጣቶቹን እንደዚህ መልሶ አውራ ጣቱን አምጥቶ በዚህኛው ጣቱ ላይ እንደዚህ መግጠም። ይሄ አንደኛው አያያዝ። ሁለተኛው አያያዝ ደግሞ እነዚህን ሁለቱን ጣቶቹን ወደታች መልሶ ወይም ሁለቱን ጣቶቹን ጨብጦ የመሀል ጣቱና አውራ ጣቱን እንደ ቀለበት ማድረግ እንደዚህ ሁለት አያያዝ ይኖራል። ይህንን ሁለት አያያዝ ይዞ ረቢ ግፊር ሲል በሁለቱ ስጁዶች መካከል ባለው እንኳን መቀመጥ ማለት ነው ያንቀሳቅሳል። በተወሰነ ምን ምን ላይ ያለ ነበረ? ዱዓ ላይ كان يدعو بها في صلاته። ሶላታቸው ላይ ዱዓ ያደርጉበት ነበር። ነቢ ስ ሰለም ይላል ረቢ ግፊር ሲል እያነቃነቃል ይህንን ብለናል ለዚህ ነው ሼክ ምን አሉት እዚህ ጋር ከጁሉሲህ በይነ ሰጅደተይን በሁለቱ ስጁዶች መካከል እንደሚቀመጠው ቢጤ ፊ ከይፍየት ልየደይን የእጆቹ ከይፍያ ላይ ነው የእጆቹን ከይፍያ አሁን ተናገር ወፊ ከይፍየት ርጅለይን የእግሮቹም ከይፍያ ላይ ልክ እንደዛው ይቀመጥ በመጀመሪያው ተሸሁድ ከሆነ የመጀመሪያው ተሸሁድ ላይ ከሆነ እግሩም ቢሆን ልክ በይነ ሰጅደተይን እንደሚቀመጠው በሁለቱ ስጁዶች መካከል እንደሚቀመጠው ቢጤ ነው የሚሆነው። እሱም ምንድን ነው ብለናል? ግራ እግሩን ያነጥፍና ይቀመጥበታል፣ ቀኝ እግሩን ደግሞ ያቆማል ብለን ነበር። ይህን ምን አደረገ? ጽፍ አድርጎ ተቀመጠበት። ይህን ደግሞ አቆመው ነው። ልክ እንደዚህ ጣቶቹ ወደዚህ ወደ ቂብላ ነው የሚዞር እናንተ ነው ቂብላ ያደረኩት ፈር ኢለል ኢቅዓ ኢቅዓ ሲቀር ኢቅዓስ እዚህ ጋር አይቻልም። ኢቅዓ ኢቅዓ የሚባለው ሁለቱን እግሮቹን እንደዚህ አቁሞ በሁለቱ እግሮቹ ተረከዞች ላይ መቀመጥ። ይሄ በሁለቱ ስጁዶች መካከል ይቻላል፣ ነገር ግን ተሸሁድ ላይ አይበቃም። ይሄ ማለት እንደዚህ መጣ ተስጁድ፣ እዛ እንደዚህ ብሎ መቀመጥ። የተቀመጠው ተረከዞቹ ላይ ነው፣ ቆሞ አላረለ ልክ እንደዚህ ማለት ይሄ በሁለቱ ስጁዶች መካከል ይበቃል። ተሸኩል ላይ ግን አይበቃም። ኢላል ኢቅዓ ያለው ይሄ ነው። ኢቅዓ ብዙ አይነት አለ። ይሄ ሱናው ኢቅዓ ነው። የተወገዘ የኢቅዓ አይነት አለ። እሱ ሌላ ይሄኛው ሱና ነው። ሱነቱ ነብይከ ብለዋል አብዱላህ ብን አባስ። መቀመጥ የማይችል ሰው የሚያመው ምናምን ከሆነ እሱ ችግር የለም። وفي كيفية الرجلين بخلت أغرتشي كيفية لي إلا في الإقعاء بإقعاء سكر ويضع يانور يديه جوتش على فخذيه جنوتش له كوضعهما في الجلوس بين السجدتين بخلت سجودوتشي مهكل أنداس كمبتو بيدي ارجع إلى بحث الجلوس بين السجدتين በሁለት آه، كمت يا ورانا ونتنات ጥናት ما ማየት ትችላለህ። كلما نادر له روى مسلم مسلم ورطال أن عائشة من حديث عائشة كعائشة حديث رضي الله عنها وكان يقول في كل ركعتين التحية بيه للتركعة تحية كمة نبارة بيه للتركعة من ألم لنا تحية ألم مغرب من السجد عشان من السجد ظهر من السجد عصر من السجد بيه للتركعة تحية علم በሁለት ረካዓ ተሐያ የሚቀርበት ምን ሱራ ምን ገጽታ አለ ከተባለ ማእሙም ከሆነ ኢማሙን ለመከተል ሲባል ይህንን ጀልሳ እየተው ኢማሙ መከተል ከባድ ነገር ስለሆነ ያው ተዋል ለምሳሌ መግሪብ በሁለተኛው ረካዓ ደረሰ አንድ ሰው ኢማሙ ተቀመጣል። ኢማሙ ሲቀመጥ ለእሱ አንድ ረካዓ ነው። ከኢማሙ ጋር ይቀመጣል። ኻልፎት አይነሳም። ለምን? ለኢማሙ መከተል ስላለበት ነው ይህን የሚሰራው። ከዛ ውጪ ብቻውን እንደዚህ ማድረግ አይቻልም። ብቻውን ሆኖ አለመቀመጥ አይችልም ማለት ነው። ወይም ደግሞ ያለ ቦታው መቀመጥ አይችልም ብቻውን ሲሆን። ከኢማም ጋር ግን ለኢማሙ መከተል ሲባል ነው የተፈቀደው። ምክንያቱም እንድናውቀው ነው ዝም ብሎ መሰላሰል አነ ቅራአተ ሶላቲ ምን አለ روى مسلم جرس وفي صحيح البخاري صحيح البخاري وسط من حديث أبي حميد رضي الله عنه يا أبي حميد حديث لي رضي الله عنه عن النبي صلى الله عليه وسلم أنه كان النبي صلى الله عليه وسلم نبر إذا جلس في الركعتين بهلت ركعة بتكمت وقدي جلس على رجله اليسرى ونصب اليمنى አሁን ቀደም እንዳሳለፍነው በእግራቸው ላይ ቁጭ ይሉና በግራ እግራቸው ላይ ማለት ነው ቁጭ ይሉና ቀኛቸውን ያቆሙ ነበረ ይላል ثم يقول كذا بحال እዛ ውስጥ ምን ይላሉ التحيات لله والصلوات والطيبات المباركات ምን ትላለች ነገር ግን ብዙም አይደለችም። ይሄ ነው የሚበልጠው። አተሕያቱ ሊላህ ወሰለዋቱ ወጠይባት السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ይሄ ነው የሚባለው በቃ የመጀመሪያው ተሸሁድ ላይ ይሄ ነው የሚባለው عبده ورسوله እስከሚለው ድረስ روى البخاري الإمام البخاري أبو الطوال عن عبد الله بن مسعود رضي الله عنه أن النبي صلى الله عليه وسلم قال النبي صلى الله عليه وسلم قالوا كعبد الله بن مسعود إذا جلس أحدكم في الصلاة عنداتشو صلاة ليك وتشسيل فليقل التحيات لله التحيات لله جالا يقرا بمالت رسول صلى الله عليه وسلم استمرال فذكره شنو ذكرته ورواه مسلم بلفظ إذا قعد بملو لفظ مسلم أورثه قال التحيات لله والصلوات بلونه ترجموني نقرانال እዚህች ላይ ይብቃችሁ መሰለኝ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين